አዎ በዱ ያንኛው እኮ በሌላ አቅጣጫ ከሆነ ነው ግንኙነቱ። ሁለት ነገር ነው የተጠቀሰው ይቁዝ ላይ አረጁሉ መርአተው ሚስቱን ግንኙነት ምን ሚን ይሃ ማለት አይኒ ወራኢሃ ከኋላ ባይሆን ፉቅቡ ሊሃ ነው ግንኙነት ያደረገው። ተገባኝ? ከኋላ እኮ ያንኛው ከኋላ እንትን እኮ ነው ሊዋጥ የሚባለው እኮ ነው። እሺ እንግሊዝኛው ምንድን ነው? አማርኛው ምንድን ነው የሚባለው ወንድ ልጅ በሌላ መንገድ ግንኙነት ሲያደርግ? እሺ ወንድ ነው ወንድ ግንኙነት ሲያደርግ ምንድን ነው የሚባለው? እ በቃ እነሱ ወንድና ወንድ ሲሆኑ ነው ሆሞሴክሱዋል የተባለው ወንድና ወንድ ሁለቱም ተመሳሳይ ደም ይሰማል። ባይሆን በልዋ በቃ ልዋ ታውቃላችሁ፣ ልዋ ታውቃላችሁ። አስር ሰው ብቻ እንደሚያውቀው የማይቆይ ቦታ ላይ ልታገኝ እሺ ያለ መስመሩ ግንኙነት ሲያደርግ ማለት በሌላ አቅጣጫ ማለት ነው። ለምሳሌ ይኸው ምን መሰላችሁ ከኋላ መልዑኑን አንድ ሰው የተረገመ ነው ብለው ነብዩ አለይሂ ሰላቱ ወሰለም መልዑኑን መንአተ ምርአተን ፊ ዱቡሪሃ ማለት በሌላ መስመር ባልተፈቀደለት ልጅ በማይወጣበት መስመር ግንኙነት ካደረገ ይሄ ተረግሟል አሉ ነብዩ አለይሂ ሰላቱ ወሰለም። እዚህ ግን አይሁዶች አሉት ምንድነው ኢዛ አተር አንድ ሰው ምርአቱ ሚስቱን ግንኙነት ቢያደርግ ፊድቡሪሃ ማለት አይኒ ወራኢሃ ማለት ነው። ከኋላ ግንኙነት ቢያደርግ ባይሆን ግንኙነቱ የተከሰተው እምን ቦታ ላይ ነው? ፊቁቡሊሃ አይ ፊቡዱዒሃ ምን ማለት ነው? በዋናው ልጅ በሚወለድበት ሚስት ገብታችኋል? አሁን ተጋባን አይደል? ሙከራ የኋላው ልጅ በማይወለድበት መስመር ግንኙነት ካደረገ እሱ ክልክል ነው። በጣም ክልክል ነው። አንደኛ ወንዱንም ይጎዳል፣ እሷንም ይጎዳል። እሷንም ሞራሊ ግድል ያደርጋል። ወንድም ራሱ ምን ሊመጣ ይችላል? ምፍራ ሊፈጠር ይችላል ነው ያሉት ዑለማዎች። ራሱ ይሄ ፈትዋ አላቸው። ራሱን የቻለ በዚህ ላይ እነ ዑሰይሚን ራሱ ተጠይቀዋል። ምክንያቱም በዘመኑ ላይ እንትኖች ፈረንጆች እጅግ በጣም ያጣጣፉት ነገር ቢኖር አንደኛው ይሄ ነው። እስላም በሙስሊሙ ዓለም ራሱ የለቀቁት አስቀያሚ ዘግናኝ ነገር ማለት ነው። ወንድ ለወንድ ብቻ አይደለም ከሴት ልጅ ጋር ሲገናኝ ራሱ ለሰፊ ቁቡል አብዛኛው ከቁቡል ይልቅ የሚመርጡት ቢዱቡር የሚለውን ነገር ይመጣሉ። ይህን ዑለማዎች ተጠይቀዋል። ቢያደርግ አንድ ሰው ሚስቱን ቢያዛት ሀዛ ሐራም ነው ራሱ እሷ ሙጣ ብታደርገው ራሱ ክልክል ነው። እንዲህ ማለት አለባት። አታ መክሰስ ትችላለች ቃዲ ጋር ሂዳ ይህን የሚያስገድዳት ከሆነ እኔ ከዚህ ካልሆነ አይመቸኝም ራሱ ካለ አይመቸው ይስታት እንጂ አይቻልም። ክልክል ነው። ተግባባን አይደል? አይሁዶች አሉት ምንድነው አንድ ሰው ከሚስቱ ጋር ግንኙነት ሲያደርግ ከኋላዋ አቀማመጡ አተኛኘቱ ወይንም ደግሞ አቋሙ ከኋላ ሆኖ ፖዚሽኑ ግን ሲቁቡሊያ ግንኙነት ያደርገው በምንድን ነው በምንድን ነው በዋናው ልጅ በሚወለድበት እንደዛ ከሆነ አሉ ካነል ወለቱ አሁን ልጁ ጠንጋራ ይሆናል አሉ በሌላ መስመር እኮ ግንኙነት ከተደረገ መጀመሪያ አይረገዝም መጀመሪያም አይረገዝም ምን ነው ስለዚህ አናሽእቱም ብሎ አላህ ደግሞ በሙጥለቅ ነው የለቀቀው አናሽእቱም ማለት እንደፈለጋችሁ ብቻ ይህንን ያዝ አናሽእቱም የሚለው በፈለጋችሁት አቅጣጫ ይሁን ብቻ በዋናው መስመር አለቀ። ይህን ነው ቁርአን የተናገረው። ፖዚሽን አልቀየድም አላህ። አይሁዶችን ገድበውት ነበር፣ አላህ አልገደበውም። ባይሆን ግንኙነቱ በዋናው መስመር ነው። አቤት ነው ምን لواط አይ እንደዛኛው እንደ ዜና ምናምን ነገር የዛ حكم ይሰጠዋል አይደለም። ولكن ራሱን የቻለ የራሱ የሆነ ሐራምነት አለው፣ ፎርማነት አለው። እጅግ ክልክልና ዘግናኝ ስራ ነው። ሊዋጥ የሉጥን ሰዎች ያጠፋ ነው። ምንም ከሚስቱ ጋር እንኳ ቢሆን አደገኛ ነው፣ እጅግ አደገኛ ነው። አጥባው እኮ ራሱ ይናገራል፣ ጉዳት ያመጣል ብለዋል። እሷ ራሱ mentally ትወድቃለች ብለዋል። በጣም የሞራል ስብራት ይደርስባታል። ሁለተኛ እሱ ላይ ራሱ እንትን አለው የሆነ የሚደርስበት የካንሰር በሽታ ምናምን ነገር አለ። በጣም አደገኛ ነገር ነው። ምዕራባውያን ይህን ነገር እያደረጉ ጤናማ የሚሆኑት በጣም ብዙ የሚጠቀሙት ነገር አለና وعن ابن عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم قال رسول الله صلى الله عليه وسلم الله መላእክተኛ እንዲህ ብለዋል ለው አነ አሐደኩም አንዳችሁ ቢያደርግ ኖሮ ኢዛ አራደ አየእቲ አህለሁ ኢዛ አራደ በሚያስብበት ሰዓት አየእቲ አህለሁ ከሚስቱ ጋር ግንኙነት ማድረግ በሚያስብበት ሰዓት ቃል እንደዚህ ብላል ቢስሚላሂ በአላህ ስም በረካ በመፈለግ አላሁመ ጀኒብነ ሸይጣን አላህ ሰይጣንን አርቀን ወጀንብ ሸይጣን ማረዘቅተና ሰይጣንን ከመካከላችን አርቀን ወጀንብ ሸይጣን ሰይጣንን አርቅልን ማረዘቅተና በእኛ መካከል በሰጠህን ሲሳይ ይስትን ካለ ፈኢነሁ እዩቅ ፈኢነሁ ጉዳዩ እንዲህ ነው። إن يقدر እንዳው ቢወሰን بينهما በመካከላቸው ቢፈረድና ቢወሰን አላህ ቢቀድር ወለይ ወለዱን ልጅ ቢወት ልጅ ቢፈጠር في ذلك በዚህ ግንኙነት ልጅ ቢፈጠር ለም የጉረሁ ሸይጣኑ አበደን በጭራሽ ሰይጣን አይጎዳውም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ይሄ በግንኙነት ሰዓት የሚባል ነው። ቢስሚላሂ አላሁመ ጀንብነ ሸይጣን ወጀንብ ሸይጣን ማ ይህን በግንኙነት ሰዓት የሚባል ነው። አዲስ ያገቡትን ሳይሆን በግንኙነት ሰዓት የሚባል ነው። በግንኙነት ሰዓት ይህንን ይለዋል። እሱ ባያስታውስ እንኳ እሷ تذكير ማድረግ አለባት። ሁለቱም በስሜት ውስጥ ሆነው ካላስታወሱት ቀብለል ኢንዛል ወይንም አንድ ሰው ኢንዛል ከማድረጉ በፊት ማስታወስ እና ማለት አለ ማለት ነው። ያው ነው። ሐዲሱ መተፈቅ ዐለይሂ ነው። ልጅን ሸይጣን አይጎዳም። وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم قال اذا دعا الرجل امراته አንድ ሰው ሚስቱን በሚጠራት ጊዜ አሉ ነብዩ አለይሂ ሰላቱ ወሰላም اذا دعا الرجل አንድ ሰው ጥሪ ካደረገ امراته ሚስቱን ከጠራት ኢላ ፊራሽ ወደ ፊራሹ ነይ ካላት ለግንኙነት ፈአበት እምቢ ካለች አንተ ጂአ መምጣትን እምቢ ካለች አልመጣም ካለችው ሰባ ተፈዝባ ተቆጥቶባት ካደረ ለአነተሃል መላኢካ መላኢካዎች ይረግሟታል ሐታ ቱፍሲሐ እስከምታነጋ እስከ ጧት ድረስ ይላል። እስከ ጧት ድረስ መላኢካ ይረግማታል። ሐዲሱ ሙተፈቅ ዐለይህ ነው። ወለፍዙ ሊልቡኻሪ የቡኻሪ ነው። ወሊሙስሊምን ለሙስሊም እንዲህ የሚል አገላለጽ አለ። ካነ ለዚ ያ ይሆንባታል ሲሰማ በሰማይ ያለው ሳቂጡን ዐለይሃ በእሷ ላይ ይቆጣባታል አላህ ማለት ነው። መላእክቶች ይረግሟታል። አንድ ሲነስል ሐዲስ ሌላ ደግሞ ካነ ያ ይሆናል ሲሰማ በሰማያት ከሰማያት በላይ ያለው ጌታ ሳኺጡን አለይሃ ይቆጣባታል በዚች ሴት ላይ እስከ መቼ ሐታ የርዳ እስከሚወድላት ድረስ አፈውት እስከሚላት ድረስ ማለት ነው እንጂ እስከሚነጋ ድረስ አይገደብም ይላሉ። የመላእክቶች እርግማን ሊሆን ይችላል። የአላህ ቁጣ ግን እስከ መቼ ይቀጥላል? እሱ አፈውት እስከሚላትና እስከሚወድላት ድረስ። ይሄ ማለት ችግር ከሌለባት ህመም ካለባት ወይም ደግሞ ሀይድ ካለባት የሆነ ችግር ካለ እዛን ሰዓት እንዲልብስ ይችላል። شرعي የሆነ ሸሪዓ የሚፈቅድላት ችግር ካለ። ከዛ ውጭ ከሆነ ግን መላኢካ ይረግማታል። መላኢካ የሚራገመው ደግሞ በትንሽ ወንጀል አይደለም። ሚን ከባኢር ዝኑብ ከተላለቁ ወንጀሎችና በተውበት እንጂ ሰውየው አፈውት ስላት እንጂ የማይጠራ ወንጀል ነው። በእስቲግፋር ራሱ አይጠራም። أستغفر الله أستغفر الله በተውበት ራሱ አይለቅም። ምን መደረግ አለበት? تبت إلى الله ብላ አፈውት ማስባል አለባት ባሏን ማለት ነው። هكذا አላህ ይጣል ያንንም ሰለላሁ عليه ወሰለም አመር ነብዩ عليه الصلاة والسلام ብለዋል። ለው ኩንቱ አምሩ አሐደን አየስጁደ ለአሐድን አንድን አካል ለሌላ አካል ስጁድ እንዲያደርግ ባዝ ኖሮ لأمرت المرأة أن تسجد لزوجها ለባሏ ስጁድ እንድታደርግ አዝ ነበር ይላሉ ነብዩ عليه الصلاة والسلام። ይሄ መካከል ላይ ስላለ ነው። تحديد አለው ወይ? تحديد የለም። መጠን ማለት ነው። መጠን አንደኛ ለግንኙነት የእሷ ሀቅ አለ ወይ በወንድ ልጅ ላይ? አዎ ሀቅ አለበት፣ ይወጅብበታል። ምን እሷን ከመጥፎ ከሐራም መጠበቅ ይወጅብበታል። ከዋጅብ ውስጥ ዑመር ዋጅብ ያደረጉት አራት ወር ድረስ አራት ወር በአራት ወር አንድ ጊዜ ግንኙነት ማድረግ ይወጅበታል። አንድ ሰው ይላሉ። ለምን አርባዓት አሽሁር ነው አይደል? አላህ እንትን ቁርአን ላይ እንትን ያለው አራት ወር ነው የሰጠው። አንድ ሰው ወላሂ አንቺ ከባህሪ ኡሚ አንቺ እንደናቴ ጀርባ ነሽ፣ ወይንም ወላሂ ከአንቺ ጋር ግንኙነት አላደርግም ብሎ የማለ ሰው አራት ወር ይጠበቃል። አራት ወር ድረስ ግንኙነት ካደረገ ሚስቱ ወደ ሚስትነት ትመለሳለች። አራት ወር ሲሞላ እስከሚሞላ ድረስ ግንኙነት ካላደረገ በቃ ይኸው አራት ወር እኔና እሱ ግንኙነት አድርገን አናውቅም፣ ስለዚህ እኔ ሚስቱ አይደለሁም፣ ስለዚህ ይፍታኝ ብላ ቃዲ ጋር ከሳ ቃዲ ፍች መጠየቅ ይችላል። አራት ወር ድረስ ማለት ስለዚህ አራት ወር ድረስ ጊዜ ይሰጠዋል አንዳንድ አራት ወር ውስጥ ግን ግንኙነት ማድረግ አለበት፣ ይወጅበታል። ሚስቱ ከጠየቀችው ራሱ ይወጅበታል፣ የሚችል ከሆነ ማለት ነው። ተጋባን አይደል? እሷን ከሐራም ለመቆጠብ ነው ይሄ ሁሉ ይሄ ሁሉ እና ነብዩ አለይሂ ሰላቱ ወሰለም አንድ ሴት ባሏ ሲጠራት እምቢ ካለች የተባለበት ምክንያት ለምንድን ነው? ይሄ ሰው በተደጋጋሚ ከጠየቃት በኋላ መጨረሻ ላይ ወደ ምን ሊሄድ ይችላል? አላስፈላጊ ነገር ሊያደርግ ይችላል። እንደኛ ልቡ ይሸፍታል፣ ሌላ ሰው ይታየዋል፣ ወደሆነ አቅጣጫ ይሄዳል። ፍላጎት የላትም ይላል። የተለያየ ነገር ብዙ ሚዛን ውስጥ ይገባል ወይ ሐራም ላይ ይወድቃል መጨረሻ ላይ። ይህም ሁሉ በር ለመዝጋት ነው። ነብዩ አለይሂ ሰላቱ ወሰላም ይህን ምክር የሰጡት እናም ደግሞ ከባኢረ ዝኑብ ነው። ዒኒን ከሆነ የሌላ ችግር ከሆነ ማለት ነው። ዒኒን ከሆነ ይሄን እኮ ዒኒን አይደል ችግር የለበትም። አራት ቁድሮች ያነሰበት ለምንድን ነው? ግንኙነት ማድረግ ይችላል። ዝም ብሎ ነው ለቀጣት ነው እንዴ ያለው። ለቀጣት ብሎ ማኮረፍ እና የእሷን መሻዕር እንትን ማለት የለበትም። የራሱን ስሜት ብቻ መከተል የለበትም። አንድ ሰው እሷ ናት የታዘዘችው፣ እሷ ናት የሚወጅብባት ለኔ እንዲህ ማለት፣ እሷ ናት እንዲህ ካለች መላእክ የሚረግማት። ይሄንን ሁሉ ጫና ራሱን አሳምኖ እሷ ላይ ይህን ሁሉ ግዴታ መጫን የለበትም። እሱም አለበት። በጣም ነፍስ እንደዚህ አይነት ባይኖርም እንኳን የእሷን መሻዕር መጠበቅ አለበት ይግል وعن ابن عمر رضي الله تعالى عنهما أن النبي صلى الله عليه وسلم آه يكون دليلا هذا نعم يستدلنا به العلماء علماء يتكلمون ለምን ሲንጉላር አድርጎ ነው ያመጣው ለምሳሌ ካነ الذين في السماء ቢኖሩ ምን ይሆኑ ነበር መላኢካዎች ሊሆኑ እንትን ያስመሰልብን ነበር። ወላኪን ምንድነው እዚህ እላ ካነ ለዚ ሰማይ ሳቂጠን አለይሃ በሰማይ ያለው ይቆጣባታል፣ አላህ ነው የሚሆነው። መላኢካዎች ይረግሟታል፣ አላህ ደግሞ ይቆጣባታል። አላህም ይቆጣባታል። ምክንያቱም መላኢካ ይቆጣል። መላኢካ እርግማኑ ነው እንጂ የሚያስፈራው ቁጣው ምንድን ነው? ይቆጣል አይባልም። መላኢካ ወይ ይራገማል ወይ የሆነ ነገር ያመጣል ነው የሚባለው። መላኢካ ቅጣት ይዞ ይመጣል ተልኮ ከአላህ ይባላል እንጂ መላኢካ ይቆጣል። ይቆጣል ማለት ነው አላህ ነው የሚቆጣው። አገባን በቁጣውም የሚዳተው ደግሞ በአላህ ቁጣ ነው። ዋን ኢብኑ ዑመር ረዲየላሁ ተዓላ ነው አንሁማ አነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ለአነል ዋሲለተ ወልሙስተውሲላ ወልዋሺመተ ወልሙስተውሽማ ሐዲሱ ሙተፈቅ አለይህ ነቢዩ ዐለይሂ ሰላቱ ወሰላም ምን ይላል? እንትና አብደላህ ብን ዑመር ምን ይላል? የአላህ መላእክተኛ ለአነል ዋሲለተ ጸጉር ቀጣይትን ሴት የምትቀጥል ጸጉሯን የምትቀጥልን ሴት ረግሟታል። ወልሙስተውሲላ ሙስተውሲላ ጸጉሯን ቀጥሉልኝ የምትል ማለት ነው ነው አይደል? واصلة ማለት ጸጉሯን የምትቀጥል ማለት ነው። የራሷን ጸጉር የራሷን በራሷ والمستوصلة ሌላ የምትቀጥል አላት። ጸጉር ቤት ሄዳ ቀጥሉልኝ የምትል ማለት ነው። ጸጉሯ ላይ ሌላ ጸጉር ምንድነው የሚባለው? ዊግ ማለት ነው። በአሁን ሰዓት ለማጭበርበሪያ የሚጠቀሙት ማለት ነው። ዊግ ለብሳ ዊግ እንትን ብላ አግብቷት ኋላ ፀጉር እንደሌላት ቢያቅ መፍታት ፈትሽ ይፈቀድለታል? ትናንት በቀራ ነው ይችላል። አዎ ዊግስ ደርሷል። ሰላም መስሎት አገባል እ አዎ አዎ ፀጉር ትወዳለህ? አንድ ጊዜ ዑሰይም ምን ተጠየቁ መሰላችሁ? ዑለማ ማለት ከዑለሞች አስቂኝ ምናምን ነገር ብለው ካወጡት ላይ ያነብቡ ዑሰይምን አንድ ጊዜ ምን ተጠየቁ? አንድ ሴት normal የህክምና በህክምና ጥርስ ተሰርቶላት ጸደ ጥርስ አላት ቆንጆ ጥርስ አላት ብሎ አገባትና ኋላ ሳይ የሆነ አርቲ ጥርስ ነው እና ጥርስ የላትም ሙሉውን ጥርሷ የለም ጥርሷ እንደሌለ ቢያውቅ ማፍረስ እንትን አለው እንዴት ነው ምናምን ነገር ብሎ ሲጠይቃቸው ያማ ከሆነ ጥሩ ነው አተነክሰውም የሚገርመው እንደሆነ ታውቃላችሁ ሁለት ሁክም ነው አንደኛ የሚያስቅ አድርገው ሁለተኛ ማፍረስ የለም ማለት ነው ሁክሙንም ሰጥተዋል ዑለማዎች የሚያስቅ ነገር ሲናገሩ ውሸት ተናግረው ሳይሆን ሁክሙንም አስተላልፈው በዛውም ራሱ እንትን ያስተላልፋል እና ይሄን አንድ አንብቤላችኋለሁ ማለት ኒካህ ማፍረስ ትናንትና እብኑል ቀይም እንደተናገሩት ያልነው አለ ባልና ሚስት መካከል ሰላምን የሚነሳ ነገር ወይና እኔ እኮ እንደዚህ መስሎኝ ነው የሚያስብል ነገር ከሆነ ፍች ሊጠያየቁ ይችላሉ። እብኑል ቀይም ባልና ሚስት መካከል ምንም መጠላላትንና የሆነ ነገር አለመግባባትን የሚፈጥር ከሆነ ብለው በጅምላ ነው የተናገሩት። ዑለማዎች ግን ደግሞ ይተናገሩታል። ፍች ደረጃ የሚያደርሱ ኬዞች አሉ። እነሱን ቆጥረው አስቀምጠዋቸዋል። ከነዛ ውጭ ያሉትን እግሩን የመሰለ ወይም ጥርስን የመሰለ ላይገባ ይችላል እዚህ ውስጥ ብለው ተናግረዋል። በዛው በዚህኛው ፍቅህ ሄደው ነው ማለት ነው ታችንን ያስተላለፉ ተባባል ለአነል ዋሲለተ ዊግ ወይንም ጸጉር የምትቀጥልንና والمستوصلة የምታስቀጥልን ሴት ነብዩ عليه الصلاة والسلام ረግመዋታል። والواشمة واشمة ማለት ደግሞ ንቅሳት የምታደርግ የምትነቀስና والمستوشمة ንቀሱኝ የምትልን ሴት ማለት ነው። واصلة ለሌላም ሊሆን ይችላል የምትቀጥለው واصلة የምትቀጥልና والمستوصلة ለራሷ የምታስቀጥልን ሴት ረግሟል። ወልዋሽመተ ሴቶችን ሌሎችን የምትነቅስ ራሷንም ትንቀ ራሷንም ንቅሳት ታድርግ ለሌላም ታድርግ ብቻ ንቅሳት የምታደርግን ሴት ረግመዋል። ነብዩ ለሌላም ሴት ታድርግ ለራሷም ታድርግ ሲያነቃሽ ነው ንቅሳትን ታደርጋለች። ወልሙስተውሽማ ማለት ደግሞ ሄዳ ንቅሳት የምታስደርገው ነው። ሁለቱም በአንድ ላይ ሁለቱ ሴቶች አንድ ላይ ተረግመዋል። ንቅሳት የምታደርገው የሚደረግላትንም ረግመዋል። አንድ ሴት ለራሷም ንቅሳቱን ራሷ ታድርግም ሰውን ታስደርግ ተረግማለች፣ በሁለቱም ማለት ነው። ተግባባን። ዋሲላ ማለት ምን ማለት ነው? ጸጉር የምትቀጥል የራሷን ጸጉር ለሌሎች ሴቶች ብትቀጥልሳ ተረግማለች። ዋሲላ ማለት ጸጉር ቀጣይ ማለት ነው። ጸጉር የምትቀጥል ሴት የራሷንም ትቀጥል የሌላንም ትቀጥል፣ ብቻ ጸጉር ቀጣይ ከሆነች ተረግማለች። ሙስተውሲላ ማለት ደግሞ ምንድን ነው? እስተፍዓለ ማለት ቢማዕና ጠለም ማለት ነው፣ መፈለግ ማለት ነው፣ እንዲደረግለት መፈለግ። ወልዋሽመተ ወልሙስተውሽማ ሌላስ ምን ነበር የቀራል? ቀንዳቢና አናሚሳት ወልሙተነሚሳት ናሚሳት ቀንዳቢ የራሷንም ይሁን የሌላን ቀንዳቢንም ነብዩ ረግመዋታል። ወል ሙተነሚሷት ተቀንዳቢቱንም ነብዩ ረግመዋል። ወልሙፈልጃት ለአስናኒሁን የሚል አለ ወከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም ወከማ ቃለ አብደላህ ብን ዑመር እና ደግሞ ጥርሳቸውን ምን የሚያወጡ ብለዋል ካሮ ጥርሰ ካሮ የሚያወጡ ጥርሰ ካሮ ማለት ምንድን ነው? አታውቁም? ጥርሰ ካሮ ነጭ መሞረድ ማለት ነው። ጥርስን መሞረድ መካከል ላይ ክፍተት እንዲኖረው ዘር ዘር እንዲሆን ነጭ እንዲሆን ፍንጭ አ ፍንጭ ፍንጭ እንዲኖረው ማለት ነው። ክፍተት ሲኖረው ያ አለመበላሸት እድሉ በጣም የጎላ ነው፣ ውበትም ይኖረዋል ይባላል። እና ለዚህ ነው ክፍተት እንዲኖር ምን ያደርጋሉ? ተፍሊጅ ያደርጋሉ። ያንንም ነብዩ ተራግመዋል። እንደውም አብደላ ብን መስዑድ አላ አልዓኑ መላአነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ የተራገሙትን እራገማለሁ ብሎ ለዓነ አላሁ ናሚሳት ሂዳያ ይስጣቸው ከማለት ምንድነው ያሉት? ሙስሊምን ራሱ ይህን አይነት ማእሲያ የሚሰራል ፋጡማ ኸዲጃ ብሎ መዝጎ ወይንም አንድን ሴት ለብቻ መራገም አይቻልም እንጂ ጁምለተን ይህን ስራ ይህ ባህሪ ያለባቸውን ሴቶች መራገም ይቻላል ከነብዩ የተገኘ ስለሆነ። አብደላህ ብን መስዑድ ምንድነው የሚዘገናችሁ ነው ያለው። ነብዩ የተራገሙትን እራገማለሁ እንዳውም ሱና ነው። ወማ አታኩም ረሱሉ ፈቁዙ ተብለናል ነው ያለው። ደሊል ያመጣው እዚህ ያመጡላችሁን ያዙ ተብለናል። እሳቸው የረገሙትን እረግማለሁ አለ። ስለዚህ ከዚህ መራቅ ነው ያለባቸው። ዋናው የተፈለገው በእርግማን እነሱን ለመቸርቸር ሳይሆን ይህን እርግማን የሚሰሙ ሴቶች አይቀነቸሩም፣ ጸጉርም አይቀጥሉም፣ ወይም ደግሞ ምን አያደርጉም፣ ንቅሳትም አያደርጉም። ተፈጥሮ አስባለች። ጥርስ ባይሆን የሆነ ኬስ ካለበት ምን ይደረጋል ብለናል። መጥፎ ህመም የሚያመጣ ከሆነ በህክምና ማስወገድ ይቻላል መተካት እ ምን ይጉል መሸጥ መስራቱ حرام የሆነ ነገር ሁሉ እኮ በሱ ማድረጉ ክልክል ከሆነ እዛ የሚያደርሰውንም ነገር ለምሳሌ ሲጋራ መሸጥ ክልክል ነው። ሲጋራውን አንተ ባካችሁትም ማለት ነው። ዋናው የሐራም እንትን አሪፍ ታድርጋ ማሻአላ ጥሩ ነው ከተባለ ከዚህ ጋርና ከበሽታ ጋር ወይንም ከአደጋ ጋር የተያዘ ነገር ከሆነ ማንኛውም ነገር ይኸው ጥርስም ራሱ ካርቦ ተከልክሎ ነበር አይደል? የሚፈቀድበት ጊዜ አለ። ጥርስ ወይንም ደግሞ ንቅሳት የማይፈቀድ አይፈቀድም፣ ግን የሚፈቀድበት ጊዜ ሊኖር ይችላል። የጥርስ ንቅሳት የዚህ የሰውነት ንቅሳት ለምሳሌ ምዕራባውያን እስላምን ሲቀበሉ ዑለማዎች ፈትዋ ያደርጉላቸዋል። ከቻላችሁ አስወግዱ፣ ካልቻላችሁ ደግሞ ያው ዋናውን እንትን ማድረግ ብቻ ነው። መተውና ውስጥን ባይሆን ኖሮ አላደርገውም ብለው በውስጣቸው ተውበት አድርገው ትክክል አይደለም ብለው ያስባሉ። ያለ እና በሽታ ለበሽታ መድኃኒት ይሆናል የተባለ ነገር ማንኛውም ነገር ልንጠቀም እንችላለን። ክልክል የሆነ ነገር ጥርስንም ራሱ ወጣ ገባ ያለ ከሆነ ማስተካከል ይቻላል። በመሞረድ ማለት ነው። በመሞረድ ማስተካከል ይቻላል። በህክምና መተካትም ይቻላል። ክልክል የሆነው ለውበት ተፈልጎ ዚያዳ ከሚያትረ ይቀጥላል። ይሄንን አሰራሱ ፈውዛን በጣም ግልጽ ነው ያደረጉት። ዚያዳ ፍለጋ ጭማሬ ውበት ጭማሬ ለመፈለግ እንጂ ያጡትን ነገር ወይ ያጡትን ነገር ጉድለት ለመሙላት ግን ይቻላል። አሁን እንደ ቃዒዳ ነው የተጠቀሙት። ለሁሉም ማለት ነው። ጉድለትን ክፍተትን ለመሙላት እሺ፣ ተጨማሪ ውበት ለማግኘት ግን ክልክል ነው። ተግባባን? وعن جدامة بنت وهب كجدامة بنت وهب رضي الله تعالى عن عنهما عنها قالت تلالت حضرت رسول الله ሀደርቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩ ጋር ተሳትፌ ነበር አለ። ኡናሲን ከሰዎች ጋር ከሰዎች ጋር አብሬ ከነብዩ ጋር አለይሂ ሰላቱ ወሰለም ተሳትፌ ነበር። ሀደርቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩ ነበሩበት ተሳተፉ። ኡናስ ከሰዎች ጋር ወሆ የቁል እንዲህ ሲሉ ሰማኋቸው። ለቀድ ሀመምቱ አሉ ነብዩ አለይሂ ሰላቱ ወሰለም አሰብኩኝ አን ልከለክል አን ልጊለቲ ጊላን ልከለክል አሰብኩ አሉ ነብዩ አለይሂ ሰላቱ ወሰለም። ጊላ ምንድነው? አንድ ሰው የምታጠባ ሴት ጋር ግንኙነት ማድረግ ማለት ነው። ጊላ ጊላን መከልከል ፈለግኩ አሉ። አጥቢ ሴት ጋር ግንኙነት ማድረግን ልከለክል አሰብኩና ፈነዞርቱ ተመለከትኩኝ። في الروم የሮምን ሰዎች አየኋቸው። ወፋርስ ፋርሶችንም አየኋቸው። ሁለቱ ግዙፍ ዓለም ናቸው። በጣም ታላላቅ empire የነበራቸውና ታላላቆች ናቸው። የህዝብ ብዛትም አላቸው። እነሱ ውስጥ ይሄ ነገር እየተፈጠረ ምንም ነገር አላመጣምና ነው ተጽዕኖ። ተነበርቱ ግን አየሁት تجربة ማለት ነው። ተነበርቱ ተመለከትኩ الروم ሮሞችን ሰዎችን አየኋቸው ወፋርስ ፋርስንም ተመለከቱ فإذا هم እነሱ ይغيሉነ ምን ያደርጋሉ ከእንትን ጋር ግንኙነት ያደርጋሉ ከምን ጋር ከነፍስ ከምታጠባ ሴት ጋር አውላድ ይغيሉነ አውላደሁም በልጆቻቸው ላይ ግንኙነት ያደርጋሉ የምታጠባ ሚስታቸውን ግንኙነት ያደርጋሉ ፈላ የድሩ ዛሊክ ይህ ጉዳት አላደረሰም አውላደሁም ሸይአ በልጆቻቸው ላይ ምንም ጉዳት አላደረሰም ስለዚህ ተውኩት አሉ መከልከሉ እንጂ ልከለክል ነበር ይላሉ ነገሩ ጉዳት እንዳለ ሌላ ቦታም ተናግረዋል ነብዩ አለይሂ ሰላቱ ወሰላም። የሆነ ትንሽ አናሳ ጉዳት አለው፣ ግን መከልከል አሰቡ አሰቡና ተመልከቱ አንድ ነገር አለ። አንዲት የምታጠባ ሴት ጋር ግንኙነት ማድረግ ጡት እስከሚጥል ድረስ ልጁ ህፃኑ ልጅ ጡት እስከሚለቅ ድረስ ከሚስቱ ጋር ይሄ ሰው ግንኙነት አያድርግ ቢባል ምን ያክል ጡት ሊኖረው ይችላል? ሐውለይን ሐውለይን ነው አይደል? ጥቢ ሁለት አመት ወይንም ደግሞ አንድ አመት ከምናምን ግንኙነት ሊያቆም ማለት ነው። ምን አይነት አዛ ነው የሚደርስበት ይህ አካል? ህፃኑ ልጅ ላይ የሚደርሰውን አደጋና እባል ላይ የሚደርሰውን ሁለቱን አወዳደሩና ምን አሉ? አአ ሁለተኛ ደግሞ ሌላ አንድ ተጅሪባ ታይተዋል። ምን የሮሙን ሰዎች የፋርስን ሰዎች አየኋቸው። ግን ይህንን ኢባላ የሚባለውን ነገር እየተጠቀሙ ልጆቻቸው ላይ በልጆቻቸው ላይ ተደራቢ ግንኙነት እያደረጉ ሌላ እየተረገዘ ጉዳት አልመጣም። ስለዚህ ተውኩት አሉ። መጀመሪያ ግን አስበው ነበር። አዘምቱ አሰብኳል። ጉዳት ያወቁት ነገር አለ ማለት ነው። ዝም ብለው ተነስተው አይደለም፣ የሆነ ጉዳት እንዳለ ተናግረዋል። የፋሪስ ሰዎችን ተመልከቱ፣ ፈረስ ላይ ሲወጡ ይወድቃሉ ብለዋል። ጀርባቸው አይቋቋምም አሉ። የምን የእንትን ጉድለት የካልሲየም እና የአይረን ጉድለት አለና ነው ምናምን ነገር ይላሉ። አሁን የዘመኑ ተጫዋች ካልሲየም ጉድለት አለበትና ነው ይላሉ። ምክንያቱም አንድ ሴት ግንኙነት በሚደረግበት ሰዓት ልጁ ላይ ነው አደጋው የሚደርሰው። ግንኙነት ሲደረግ የሚጠባው ልጅ ከእናቱ ጡት ወተት በሚወስድበት ሰዓት የተለያዩ ንጥረ ነገሮችን ከእናቱ ነው የሚወስደው። እዛ ውስጥ ያለው ነው ኢጋ ላይ የተፈጠረበት የተወለደው ልጅ አይደለም። ልክ ልጁ እንትን በሚባልበት ሰዓት እርግዝና በሚፈጠርበት ሰዓት እናቱ ማህፀን ውስጥ እያለ ከእናቱ ካልሲየም ይወስዳል። ወለው ካነ ሰህበሁ ሚን አዝሚሃ ካጥንቷ እንኳ ቢሆን ካልሲየም ትሰጠዋለች። ፈከዛሊከ አይረን ወለው አሳባሃ ቢፈቅሪ ደም የደም ማነስ እንኳ ቢደርስባት አሁንም አይረን ትለግሰዋለች። ፈከዛሊከ ተህፈቡ ትጠብቀዋለች። ይህንን ህፃን ጀኒኑን ጽንሱን ማለት ነው። من carbon dioxide ትጠብቀዋለች። ከ carbon dioxide ራሱ እንዳይደርስበት ከተለያዩ ፖሊየም ምናምን ከሚባሉ መርዛማ ንጥረ ነገሮችን ትጠብቀዋለች። አንድ ሴት እያጠባች እያለ ግንኙነት ሲያደርግ ከተረገዘ ሁለት ነገር ይፈጠራል እናት ላይ እናት ለህፃኑ ልጅ ትሰጣለች፣ እናት ለጽንሱ ትሰጣለች። በዚህም ጊዜ እናት ማህፀን ውስጥ ያለው ጽንስ ምን ያንሰዋል? iron ና calcium ይጎድለዋል። በዛን ሰዓት ሲወለድ የሆነ የስጋ እንትን መልፈስፈስ ምናምን ነገር ይፈጠርበታል ብለ ለዚህም ነው ጡት እያጠባች እያለ እናትን ግንኙነት አታድርጓል። ለምን ብታረግዝ አጋጣሚ ልጁ ጉዳት ይደርስበታል። አዲስ ይመሰገን ተጓባናለች። አሁን ገብቷችኋል ኬዙ ምክንያቱም አዲስ በግንኙነት የሚፈጠረው ህፃን ላይ ነው ኢጋላ የሚፈጠረው። ሁለተኛ ራሱ የሚጠባው ልጅ ላይ ጽንሱ ይጋረዋል። እንትኑ ወተቱ ላይ ራሱ አን እንትን ስታረግዝ በምታረግዝበት ሰዓት የሚመጣው ወተት ለህፃኑ ልጅ ጥቅሙ የጎላ አይደለም። ምክንያቱም ምን ይካፈለዋልና ውስጥ ያለው ጀኒን ጀኒኑ የተለያዩ ንጥረ ነገሮችን ይካፈለዋልና ለአለሁ ይሆናል ብለው የዘመኑ አጥባዎች የተለያየ ነገር አድርገዋል። ወይ የቁል ይላል ነብዩን እንዲሲሉ ሲሉ ሰማኋቸው። ለቀድ ሐመምቱ አሰብኩ አን አና ልከለከል ፈለኩና አን ልገይላ ገይላ አንድ የምታጠባ ሴት ጋር ግንኙነት ማድረግን ልከለከላቸው ፈለኩና አሉ ሷሐቦችንና ኡማይ ፈነዘርቱ ተመለከቱ ለሮም ወፋርስ ፋርስና ሮሞችን አየዋለሁ ፈኢዛ ሁም የገይሉነ አውላደሁም በልጆቻቸው ላይ ሌላ ተደራቢ ልጅ እንዲረገዝ ግንኙነት ያደርጋሉ። ፈላ ያዱሩ ዛሊክ ይህ ደግሞ አልጎዳቸውም። አውላደሁም ሸይአ ልጆቻቸውን አልጎዳቸውም ስመለከት። ስለዚህ ተውኩት መከልከሉን አሉ። ወላኪን ሸይ አለች የሆነች ነገር ማለት ነው። ገብታችኋል? እሺ ثم سألوا ከዛ ጠየቋቸው ሰሃቢዎች ነብዩን እዛው እያለች ማለት ነው ሱዳማ ቢንት ወህብ እዛው እያለሁ ይህን ሲሉ ሰማዋቸው አሉ። አንድ ሁለተኛ ثم سألوا ነብዩን ጠየቋቸው አኒል አዝሊ ውጭ ላይ ስፐርምን ማፍሰስ እንደት ነው ከሴት ልጅ ጋር ግንኙነት ሲደረግ ብለው ነብዩን አለይሂ ሰላቱ ወሰላም ጠየቋቸው። هذا بالله التوفيق السلام عليكم ورحمة الله وبركاته ነገ እንጨርሰዋለን።